الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته من نبر وعن جابر بن عبد الله وعن جابر رضي الله تعالى عنه قال دخل رجل يوم الجمعة والنبي صلى الله عليه وسلم يخطب فقال صليت قال لا قال قم فصل ركعتين متفق عليه ጃቢር ረዲየላሁ ተዓላ አንሁ በዘገቡት ሐዲስ ቃል እንዲህ ይላሉ ጃቢር ደኸለ ረጁሉን አንድ ሰው ገባ የውሙል ጁሙዓ የጁሙዓ ቀን ሰውየው የሆነ ሰው ገባ ወነቢዩ ሰለላሁ ዐለይሂ ወሰለም የኽጡብ ነብዩ አለይሂ ሰላቱ ወሰላም እየኸጠቡ ነበር። ገባ ወደ መስጂድ ፈቃል አሉት ነብዩ አለይሂ ሰላቱ ወሰላም ሰለይት ረካዓት ሰግደሃልን አሉት። ቃለ ላ ኧረ አልሰገድኩም አላቸው። ኹጥባው መካከል ኹጥባውን አቋርጠው ነው። በኹጥባው መካከል ነው እንደዚህ ያሉት። ሰለይት ሰገድክን አሉት። ቃለ አልሰገድኩም ማለት ዝም ብሎ ተቀምጦ ነው እንደገባ። ቃለ ቁም ተነስ አሉት ነብዩ አለይሂ ሰላቱ ወሰላም። ፈሰሊ ረካዓተይን ተነስና ሁለት ረካዓ ስገድ አሉት ነብዩ አለይሂ ሰላቱ ወሰላም። ሐዲሱ ሙተፈቅ አለኝ ነው ቡኻሪ ሙስሊም የዘገቡት ሐዲስ ነው። ከዚህ ላይ ብዙ ፈዋኢዶች የምንይዛቸው አሉ። ለምሳሌ አንድ ሰው መስጂድ በሚገባበት ሰዓት ረካዓተይን ተህየተል መስጂድ መስገድ እንዳለበት ከዚህ ሐዲስ እንረዳለን። ዋጅብ ነው ዋጅብ አይደለም፣ የዑለማዎች የተለያየ አመለካከት አለ። ዋጅብ ነው ያሉም አለ አሉ፣ ዋጅብ አይደለም ያሉ አሉ። ዋጅብ ነው ለሚሉ ሰዎች ይሄ መረጃ ይሆናቸዋል። ለምን ነብዩ ኹጥባን አቋርጠው ቁም ተነስ ፈሰልይ ስገድ ብለውታል። ትዕዛዝ ነው። ተነስ ስገድ ብለውታል። ትእዛዝ ስለሆነ የጂቡ አላመን የድኹሉ ፊል መስጂድ ተህየቱል መስጂድ መስጂድ ውስጥ ለሚገባ ሰው ተህየቱል መስጂድ ይወጅብበታል የሚለው ከዚህ ይዘዋል። ወላኪን ከፊል ዑለማዎች ደግሞ ዋጅብ አይደለም ሱና ነው ነው የሚሉት እንደነ ሼኹል አልባኒ ዋጅብ ነው ነው ብለን ነው ዋጅብ ነው ነው የሚሉት ተህየቱል መስጂድ ከዚህ ከዚህ በመያዝ ማለት ነው። መስጂድ የገባ ሰው እንዳይቀመጥ ረካዓትን ከመስጂዱ በፊት የሚልም ሌላ ሐዲስ አለ። ዋጅብ አይደለም የሚሉት ደግሞ እነ ከዓብ ብኑ ማሊክ ተውባ በተደረገለት ጊዜ ወአለ ሰላተት ለዚነ ኩልፉ መስጂድ ሲገባ ዝም ብሎ ቁጭ ያሉ ነብዩ ተነስና ስገድ አላሉትም። ሌላ ሐዲስ ደግሞ ነብዩ አለይሂ ሰላቱ ወሰላም ሶስት ሰዎች ወደ መስጂድ ገቡ። ሁለቱ መጅልስ ውስጥ ገቡ፣ ሐዲስ ያዳምጡ ጀመር። አንዱ ተመልሶ ወጣ። እነዛ የገቡት ሰዎች ዝም ምን አሏቸው? ተነሱና ስገዱ አላላቸውም ነብዩ አለይሂ ሰላቱ ወሰላም። ስለዚህ ዋጅብ አይደለም የሚለውን ከዚህ ይዘዋል። ዋጅብ አይደለም የሚለው ለማንኛውም ሱና ነው። እዚህ ቦታ ላይ የመጣው አሁን በዚህ ባቡ ሶላት ጁሙዓት ውስጥ የተጠቀሰው ምንን ለመጠቆም ነው? ኢማም በኹጥባ መካከል መእሙሞችን ቢያናግር ችግር የለም ማለት ነው። መእሙም ኢማምን ኢማም መእሙምን ቢያናግር ችግር የለም። ምክንያቱም ለምን መሰላችሁ? ኹጥባው ይቋረጣል። ኹጥባው ይቋረጣል። ኢማሙ እያወራ ካለ ኹጥባ የሚያልፍ ኹጥባ የለም። መእሙምና መእሙም ሲያወሩ ግን ምን ያልፋቸዋል? ኹጥባ ያልፋቸዋል። ኢማም ሲያናገር ኹጥባ ያልፍም፣ መእሙም ኢማምንም ሲያናገረው ኹጥባው ይቋረጣል፣ አያልፈው። መእሙምና መእሙም ሲያወሩ ግን የኢማሙ ኹጥባ ቀጣይነት ስላለ ስለሚቀጥል ያልፋቸዋልና ስለዚህ ኢማም መእሙምን ማናገር ይችላል የሚለውን ከዚህ እንይዛለን ማለት ነው። ግልጽ ነው። ገብታችኋል። وعن ابن عباس ሁለቱም ሐዲስ ጥቅስን ያለው نفس الحديث አለው መእሙም ኢማምን እንደሚያናግር የምን ሐዲስ ብለን ነበር የሰራነው እ መእሙም ኢማምን እንደሚያናግር መረጃ ደሊል አለ አይደል ሐዲስ ምን ነበር ያ ሐዲስ ስለምን የምናገረው ሐዲስ ነበር ሰውየው ዝናብ ቀረብን ብሎ ያ ረሱላህ ረዱ አድርጉልን ያላቸው ሰውዬ ማለት ነው ዱዓ አድርጉልን ብሏቸዋል በኹጥባ መካከል እየፈጠቡ እያለ በሳምንቱም ራሱ አናግሯቸዋል ዝናቡን ነብዩ ዱዓ አደረጉ። ዝናቡ ሲዘንብ ሳምንት ሙሉ ተዘግቶ ነበር ዝናብ በዝናብ ፀሐይ ተናናቅም አንድ ሳምንት ይላል አነስ ምን ማለት በሳምንቱ ያው ሰውዬ ወይም ሌላ ሰው ገባ። يا رسول الله አሁንም መንገድ ተቋረጠ፣ በጎርፍ ተጥለቀለቀ። እንሰሶችም ጎርፍ ወሰዳቸው፣ አለቅን፣ ራቅውትን አለ። እንደገና አሁንም ዱዓ አደረጉ ነብዩ አለይሂ ሰላቱ ወሰለም። የዛን ዕለት ፀሐይ አየን አለ አነስ ምን ማለት ተበተነ ዳመና እና ነብዩን አናግሯቸዋል። እዚህ ደግሞ ነብዩ አናግረዋል። ስለዚህ ኢማም መእሙምን መእሙም ኢማም ማናገር አለ ጃኢዝ ነው ማለት ነው። ባይሆን ለመወሶት ወይንም ደግሞ ዝም ብሎ ተራ ነገር አይደለም የሚጠየቀው። ተላዑብ ጨዋታ ቀልድ ስላልሆነ በጣም አንገብጋቢ የሆነ ነገር ሲሆን ብቻ ነው። وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم قال ነቢዩ አለይሂ ሰላቱ ወሰላም ነበሩ የቀረኡ ያነቡ ነበር ፊ ሶላት الجمعة ጁሙዓ ሶላት ላይ የመጀመሪያው ረካዓ ላይ ሱረቱል ጁሙዓን እና ሁለተኛው ረካዓ ላይ ወልሙናፊቂን ሱረቱል ሙናፊቂን ይቀሩ ነበር ማለት ነው። ኢዛ ጃአከል ሙናፊቁን ሁለተኛው ረካዓ ላይ ይሰብሑ ሊላሂ ማ ፊሰማዋቲ ወማ ፊል ያለው ደግሞ በመጀመሪያው ረካዓ ላይ ማለት ነው። ሱረቱል ጁሙአን በመጀመሪያው ረካዓ ላይ፣ ሱረቱል ሙናፊቂን ሁለተኛው ረካዓ ላይ። ይሄ ነበር ባህሪያቸው። ካነ ያለው እዚህ ቦታ ላይ እንደሌላው ቦታ አይደለም እንደሌላው አይደለም የምትተረጎመው ካነ በባህሪያቸው የቀጣይነት አለው ነው የሚያስይዘው ግን ወለሁ አን ኑዕማን ብን በሺርን ለዚሁ ለሙስሊም ኑዕማን ብኑ በሽር ከሚባሉ ሰሃቢ የተዘገበ ሌላ ሐዲስ ካነ የቅረኡ ይቀሩ ነበር ነብዩ አለይሂ ሰላቱ ወሰለም ፊል ዒደይን በሁለቱ ዒዶች ላይ ዒደል አድሃና ዒደል ፊጥር ላይ ነብዩ ይቀሩ ነበር ወፊል ጁሙዓ ጁሙዓም ላይ ይቀሩ ነበር መጀመሪያው ረካዓ ላይ ሰቢሕ እስመ ረቢከል አዕላን ይቀራሉ ሁለተኛው ረካዓ ላይ ሀል አታከ ሐዲሱል ጋሽያን ይቀራሉ ይሄ በሁለቱም ዒዶችና በጁሙዓ ማለት ነው ስለዚህ የምናገናኘው ምንና ምን ነው? በጁሙአ ጊዜ ሱረቱል ጁሙአን እና ወልሙናፊቂን ተብሎ አልነበረም ወይ? እዚህ ደግሞ ሰቢህ እስመ ረቢከል አዕላን መጀመሪያው ረካዓ ላይ ሀል አታከ ሐዲሱል ጋሻን ሁለተኛው ረካዓ ላይ። ስለዚህ አንድ ጊዜ ይሄን ይቀራሉ፣ ሌላ ጊዜ ይሄን ይቀራሉ ማለት ነው። ገደል ተጋባን እርታችኋል። ስለለበት ስለሌለበት ችግር የለም። ምክንያቱም ሱረቱል ሙናፊቂን እና ሱረቱል ጁሙዓ እና ሱረቱል ሙናፊቂን ለምን አስፈለጉ? ስለ ጁሙዓ ውስጥ ስለተበተኑት ሰዎችና ያ አዩሃ الذين آمنوا لا تلهكم أموالكم ولا ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون የሚለው አለ። ይህ ምክር ይተላለፋል ሱረቱል ጁሙዓ ውስጥ ባለው ሙናፊቅ ሱረቱል ሙናፊቅን ለምን ሁለተኛው ረካዓ ላይ አስፈለገ? ሙናፊቆች በሳምንት አንድ ጊዜ የሚመጡ አሉ ለጁሙዓ ለጁሙዓ ብቻ የሚመጡ ሙናፊቆች ስለነበሩ በዛን ጊዜ በዚህ ትንሽ መታ ለማድረግ ፈልገው ነው። በውስጥ ላይ ስለ ሙናፊቆች ነው የሚናገረው። ስለ ሙናፊቆች ነው የሚናገረው እና ይገባቸዋል እነሱ ቁርአኑ ሲቀራ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሳምንት ይህንን የመረጡት ይላሉ ዑለማ። وعن زيد بن أرقم نعمان بن بشر ማናቸው አቡ አብዱላህ አልአንሳሪ አልመደኒ መደናዊ አንሳር የመዲና ሰው ናቸው። አወሉ መውሉድን ፊል አንሷር አንሷሮች ውስጥ የመጀመሪያው ተወላጅ ልጅ ናቸው። ባዕደል ሂጅራ ከሂጅራ በኋላ የመጀመሪያው ተወላጅ ናቸው። ባዕደል ሂጅራ ማለት ነው። ከሂጅራ በኋላ የመጀመሪያው ህፃን እሳቸው ናቸው። አላ ረእሲ አርባዕተ ዓሸረ ሸህረን ሚንሃ በሀያ አራተኛው ወር ማለት ነው። ከከነሻም ሶሪያ ላይ ነው የኖሩት። ثم ወሌ ኢማረተ አልኩፋ ኩፋን አስተዳድረዋል ኢራቅ ላይ ኩፋ የኢራቅ ሁለት ሶስተኛዋ ከተማ ናት። በአሁኑ ሰዓት ነጀፉል አሽረፍ ትባላለች። ثم ሒምሰ ከዛ ሒምስን አስተዳድረዋል። ሒምስ የሚባለው የሶሪያ የክልል ከተማ ናት። እነ ሒምስ እነ ሐለብ እነ ሐማ እነ ደርዓ የሚባሉት በአሁኑ ሰዓት እየተቀጠቀጡ ያሉት ማለት ነው። ሒምስ የምትባለውና ሪፉ ድምሽቅ የሚባለው በጣም እየተመታ ያለ ቦታ ነው። ሒምስንም አስተዳድረዋል። ቀተለሁ ኻሊድ ብኑ አልኩላኢ አልኩላኢ የሚባል ሰውዬ ነው የገደላቸው እኒህን ሶሐቢ የመራሂት ሰና በስልሳ አራተኛው ዓመተ ሂጅራ ተገለው ነው የሞቱት። ተቀደመ ተርጀመቱ ታሪክ ለማንኛውም እኒህ ሷሐቢ ያለፈውን ሐዲስ ነግረውናል። وعن زيد بن أرقم رضي الله تعالى عنه قال صلى النبي صلى الله عليه وسلم العيد نبي عليه الصلاة والسلام عيدنا سجدنا عيدنا سجدنا نبي عليه الصلاة والسلام ثم رخصوا أقراروا في الجمعة ስለ ጁሙዓው አግራሩ ስለ ጁሙዓው አግራሩ ፈቃል እንደሃሉ መንሻአ የፈለገ አይሰለ መስገድ ፈለገ ፈሊሰለ ጁሙአን ይስገድ፣ አለበለዚያ ግን ጁሙአ አይወጅብም ብለዋል። ዒድና ጁሙአ አንድ ከዋለ ማለት ነው። ዒድን ሰግደን ከመጣን ጁሙአ ባይሰገድ ችግር የለም፣ ዙሁር ይሰገዳል ማለት ነው። አንድ ቀን ከዋለ ዒድ ጁሙአ ቀን ከዋለ ጁሙአ አይወጅብም። ጁሙአ መስገድ አለ ነዓም፣ ወላኪን ዙሁርን ብትሰግድ ይቻላል ማለት ነው። አንድ መስጊድ ወደ ዙሁርን እንስገድ ብሎ ተስማምቶ ዙሁርን ብትሰግድ ይቻላል፣ ችግር የለም፣ አይወጅብም። ለምን ከፊል ዑለማዎች ምን ይላሉ? ወይ ዒዱና ወይ ጁሙአ አንድ ቀን ከኋላ አንዱን መስገድ አንዱ አንዱ ከተሰገደ ሁለቱንም ይተካል ብለዋል። ሁለቱንም ይተካል። አንድ መፍሁም አድርገው የወሰዱት ይሆነ ተባባል። ዙሁር ጁሙአ የሚባል ዙሁርም የሚባል የለም። ከሁለት ሁለቱም ዒዶች ናቸው። ጁሙአ ሳምንታዊ ዒዳችን ነው። ዒድም ዒድ ነው፣ አመታዊ ዒድ ነው። ሁለቱ አንድ ቀን ከዋሉ ሁለት ዒዶች አንድ ላይ ተሰባስበዋል። አንዱን በመስራት አንዱን ይወክላሉ። ስለአንድ ስለ ሁለቱም ይሆናል ያሉ አሉ። ያ ማለት አምስት ሰዓት ስድስት ሰዓት አካባቢ ይስገድ ጁሙአ የለበትም ተፈል የለም ያለው ወላኪን ትክክለኛ አድርገው ወሰዱት የትም ነው ዒድን እንሰግዳለን ጧል አይደል ከዛ ጁሙአ ሲደርስ ዙሁርን መስገድ ማለት ነው ከፈለግ ጁሙአ እንሰግዳለን ሁለቱም ተሰራ ምንም ችግር የለም የፈለገ ይስገድ ጁሙአን ዒድን ሰግዷል ጁሙአን በሰዓቱ ይስገድ ዒድ የሰገደ ሰው ዙሁርን መስገድ ይችላል ችግር የለም አዳሁል ፈራጅ ያንኛው በጣም ضعيف ነው አይደለም አዎ እ አ ጁሙአ ሲተው ስለዚህ ዙሁር የጁሙአ በደል እንጂ ጁሙአ የዙሁር በደል አይደለም ተባባን አይደል ጁሙአ ከቀረ ዙሁር ነው የሚሰግደው ዙሁር ቀርቶ ግን ጁሙአ የሚባል የለም ዋና ተተካች ማለት ነው ገብቷችኋል አልገባችሁ ማለት ጁሙአና ዒድ አንድ ቀን ከዋሉ ጁሙአ እንትን ዒዳችንን ሰግደን እንመጣለን። ዒድ ሰግደን እንመጣለን። ጁሙአ አዛን ተብሎ ዙሁር መስገድ ይቻላል። ጁሙአም ከተሰገደ ሰየው ምንም አይደለም። ዙሁርም መስገድ ይቻላል። አይወጅብም ጁሙአ አልገባችሁም? ጁሙአ ቀን ዒድ ከዋለ ዒድ ሰግደን ስንመጣ አዛን ተብሎ ዙሁርን መስገድ ተባለ። ኹጥባ የለም ስታዩ እንደምንነካቸው ማለት የለብንም። ስለዚህ ዙሁርም ይሰገዳል ማለት ነው። ዒዱንም ሰግደን ጁሙዓውንም መስገድ ይቻላል። ዒዱንም ሰግደን ዙሁር መስገድም ይቻላል። ጁሙዓ ቀን ከዋለ ማለት ነው። ገብቷችኋል? ግን ሁለቱንም አንዱን ሰግደን ጁሙዓና ዒድ አንድ ቀን ከዋለ ዒዱን ወይንም ጁሙዓውን እንስገድ፣ ስለ ዒዱ ጁሙዓው ይተካልናል፣ ወይም ስለ ጁሙዓው ዒዱ ይተካልናል። አንድ ብቻ እንስገድ የሚለው በጣም ዳዒፍ ነው ያደርጋል። ልዛ ገብቷችኋል ያልኳችሁ አንዱን ከሰገድን ይበቃል አይባል። ሁለቱም መሰገድ አለባቸው። ዒዱ ይሰገዳል። ከዛ ጁሙአው ሲደርስ ዙሁር መስገድ ይቻላል፣ ጁሙአ መስገድ ይቻላል። በሁለቱም ማለት እህ እህ አፍሶል የፈለግነው መስራት የፈለግነውን ኢማም ሲመጣ ለጁሙአ ተዘጋጅቶ ይመጣል። እዚህ ከመጣ በኋላ መእሙሞች አይ ዛሬ ዒድ ስለሰገድን ጁሙአ ጁሙአ ይቀርና ዙሁር መስገድ ካሉ ዙሁር መስገድ ምክንያቱም ሁለቱም ኢዶች ናቸው፣ ሁለቱም በዓል ናቸው፣ ሁለቱም ሶላት ጀህር ይደረግባቸዋል፣ ሁለቱም ሁለት ሁለት ረካዓ ናቸው፣ ሁለቱም ኢህቲፋል በዓል ያለባቸው ናቸው፣ ሁለቱም ተመሳሳይነት ባህሪ ያላቸው ኢድና ጁሙዓ ሁለቱም ኹጥባ አለባቸው፣ ይመሳሰላሉ። አንዱ ላይ ኹጥባ ከተደረገ አንድ ረካዓትን ከተሰገደ ጁሙአን ይወክላል ማለት ነው። አንዱን በዓል ይሸፍንልናል። ከዛ ጁሙአን ዙሁር ቀየረን እንሰግዳለን ማለት ነው። ገብታችኋል? በቃ ጠይቁኝ አልገባችሁ። እኔ እስከዚህ ድረስ መሰለኝ። እንዴት ሁለት ኹጥባ ዒዱ ላይ ኹጥባ ተደረገ አይደል? አዎ አዎ ኹጥባ ይደረጋል። ጁሙዓ ጁሙዓ ኹጥባ አለ። ለዚህ እንትን እንግዶች ናችሁ እንዳታውቁትም ከአሁን በፊት እ አጋጥሞን ያውቃል። አሪፍ ሀዳ አንድ ቀን ሰግደናል አይደል? አዎ ጁማአውንም ሰግደናል። የሚገርመው ደግሞ ምንም አይደለም። ሰግደን መጣን፣ ጁማአውም ተሰገደ። ግን የዛለ ዙሁር ብትሰግድ ትችላለህ፣ አይወጅብብህም። ጁማአ ይወጅብበታል መሄድ የተባለ ቤት ውስጥ አራት ረካ ሰግድ ይችላል ማለት ነው። ወይም ደግሞ እ በአንድ ቀን ሁለት ኹጥባ ይቻላል ምንም አይደለም ይቻላል የተግራራውም በዚህ ነው አንድ ቀን ሁለት ኹጥባ ተመሳሳይነት አላቸው በበዓልነትም ይመሳሰላሉ ሁለት ሁለት ረካዓ በመሆን ይመሳሰላሉ ሁለቱም ኹጥባ አለባቸው ስለዚህ እንትኑን ጁሙአውን ትተህ ዙሁር ብትሰግድ ችግር የለም የተባለውም ለዚህ እኮ ነው ችግር የለም رواه الخمسة إلا الترمذي وصححه ابن خزيمة ابن خزيمة صحيح ነው ብለዋል ሐዲስ መንሻ አይፈል መስገድ የፈለገ ፈሊሰል يسجد ችግር የለም ይስገድ ችግር የለም ነብዩ ግን አገር አጥተዋል ለጁሙአ ብለህ የተለያየ ከጢባ አድርገህ ሻውር ወስደህ ምን አድርገህ የሆነ ነገር አድርገህ ለጁሙአው ተዘጋጅተህ የምትሄድለት አይደለም እዛን ቀር ማለት ነው ሄድ ከሰገድክ ችግር የለም ሁለቱም በዓል ናቸው የአንዱ በዓል ኹጥባ እንትን ከተከናወነ የሌላው ችግር የለም እያሉ ነው ተርኺስ ነው አገር ነብዩ አለይሂ ሰላቱ ወሰላም አገር እ እ አራት ረካ ምንድን ነው ጁማው? አዎ አራት ረካ ዙሁርን መስገድ ማለት ነው። አራት ረካ ዙሁርን እንሰግዳለን ማለት ነው። በተመሳሳይ ቀን ከዋለ ጁሙአ ቀን ከዋለ ኢዱ ማለት ነው። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم اذا صلى احدكم الجمعه አንዳችሁ ጁሙዓን ከሰገደ ፈሊሰሊ ይስገድ በዕደሃ ከጁሙዓ በኋላ አርባዓን አራት ረካ ይስገድ። አቡ ዳውድ ላይ ስድስት የሚል አለ። ሌላ ቦታ ደግሞ ሁለት የሚል ቀርተናል። ባለፈው አስታውሳለሁ። ባቡ ተጠውዑ በዕደል ጁሙዓቲ ነብዩ ከጁሙዓ በኋላ ሁለት ረካዓ ቤታቸው ይሰግዱ ነበር የሚል ቀርተናል አይደል? ፊል መስጂድ ነው ፊል በይት ነው? في البيت ይሰግዱ ነበር። ሁለት የሚል አለ نفس الحديث አራት የሚል አለ አሁን የቀራነው የሙስሊም ሐዲስ፣ ስድስት የሚል አለ አቡ ዳውድ ላይ የተዘገበ። ኢማሙ አህመድ ምን ብለዋል? የፈለገ ሁለት፣ የፈለገ አራት፣ የፈለገ ስድስት ይስገድ ብለዋል። ለምን? ለአነሁ መንሱሱን ሶስቱም አለ ማለት ነው። ሁለት የሚል አለ፣ አራት የሚል አለ፣ ስድስት የሚል አለ። ችግር የለም። ራቲብ ግን አይደለም። ራቲብን በሁለት ነው አው ጀምዕ ለማድረግ ምንድን አሉት ነብዩ ሁለት ሰግደዋል። የት ቀዴታቸው ሁለት የሰገዱት አራት የምሰግደው መስጊድ ውስጥ ሲሰገድ ነው ይላሉ። ጀምዕ ለማድረግ ሁለት መስጊድ ሲሰግድ አራት ታደርገዋለህ። ጁሙአን ሰግደህ እቤት የምሰግድ ከሆነ ሁለት ታደርጋለህ የሚለውን ለማገናኘት ሞክረዋል። ስለማ ለቀውል ዑለማ ነው ተግባባን። من صلى إذا صلى أحدكم الجمعة فليصلي يسجد بعدها كجمعة በኋላ أربعا አራት ረካ ይስገድ ሁለት የሚል አለ ስድስት የሚል አለ ስድስት የሚል ዘገባ ነው አልኳችሁ የአቡ ዳውድ ዘገባ ነው ሁለት የሚለውም አለ አራት የሚለውም አለ ነብዩ ሁሉንም ሰርተውታል ሁሉንም ሰርተውታል ስድስትም ሰግደዋል ነው የሚለው ስድስት ስገዱ አይደለም صلى النبي صلى الله عليه بعد الجمعة ሲተን ነው የሚለው ስድስት ሰግደዋል አራትም ይስገድ ብለው በቀውል እንትን ብለዋል ሁለት ቤታቸው ይሰግዱ ነበር ተብሏል ወአን ሳኢብ ኢብን የዚድ ከሳኢብ ኢብን የዚድ ከሚባለው ሰሐቢ አቡ የዚድ አልኪንዲ في الأشهر አቡ የዚድ አልኪንዲ በመባል ይታወቃል። في الأشهر በታዋቂ በማን በመሽሁሩ ማለት ነው። ولد سنة በሁለተኛው ዓመተ ሂጅራ ነው የተወለደው። وحضر حجة الوداع مع أبيه ከአባቱ ጋር حجة الوداع አብሮ ተሳትፏል። ሶስት የ سنة 80 هجرية በ80 ዓመተ ሂጅራ ነው የሞተው። ነብዩ መዲና በሄዱ በሁለተኛው ዓመት ሐጀተል ወዳ ከአባቱ ጋር ስንት ዓመት ነው? በሐጀተል ወዳ የስንት ዓመት ልጅ ይመስላችኋል? ሐጀተል ወዳ በዘጠነኛው ዓመት ነው አይደል? እሱ የተወለደው በሂጅራ ሁለተኛው ነው። የሰባት ዓመት ልጅ ሆኖ አባቱ ጋር ሐጀተል ወዳ አድርጓል ማለት ነው ከነብዩ ጋር وعن السائب بن يزيد أن معاوية ይላል ሳኢብ እብን የዚድ ሰሃቢ አይደለም ታቢዒ أن معاوية معاوية رضي الله تعالى عنه አላህ ይወደድለትና ሙዓዊያ ቃል እንዲህ አለ ቃለ ለሁ እንዲህ እንዳለው ይናገራል ሳኢድ እብን የዚድ ከማን ይዞ ነው እውቀቱን ሙዓውያ እንዲህ ሲል ሰምቻለሁ እያለ ነው ከሰሐቢዩ ነው ያዘው ቃለ ለሁ ሙዓውያ እንዲህ እንዳለው ይነግረናል ምን አለው ሙዓውያ ለሳኢድ እንዲህ አለው ኢዛ ሰለይተል ጁሙዓ ነው ጁሙዓን ስትሰግድ ፈላ ተሲልሃ እንዳትቀጥላት ቢሶላቲን በሌላ ሶላት እንዳትቀጥላት ሀታ ተተከለመ ወይ እስከምትናገር አው ተክሩጀ ወይ ወደ ሌላ ቦታ እስከምትወጣ ድረስ እንዳትቀጥል ልክ እንዳሰላመትክ ጁሙአን እዛው ረክዓቴን እንዳጨምርባት ማለት ነው። ቀብል ባዕድያ እዛው እንዳጨምር ቦታ ቀየር ነው ቦታ ቀይር እያለ ወይ ትንሽ በመነጋገር በዚክር የሚሆን በተለያየ ነገር መካከል ላይ ክፍተት መፍጠር አለብን። አሁንም ሱናን ሰግድና ፈርድ ከሰገድን በኋላ ለሱና ቦታ እንቀይራለን አይደል? እንደዛ ማለት ነው። ቦታ ቦታ ትቀያየራለህ ፈርድና ሱና ምናምን ነገር ሲደረግ እና ኢዛ ሰለይተ አልጁሙዓተ ጁሙዓን ስትሰግድ አለኝ ይላል ሳኢብ ብን የዚድ ከሙዓውያ ሙዓውያ እንዲህ እንዳለው ነው ኢዳ ሰለይተል ጁሙዓ ጁሙዓ ስትሰግድ ፈላ ተፊልሃ እንዳትቀጥላት ቢሶላቲን በስግደት ሀታ ተተከለመ መካከል ላይ እስከምታወራ አው ተኽሩጀ ወይ እስከምትወጣ ድረስ ሌላ ቦታ ወጥተህ ስገደው እያለው ነው እንጂ እዛው ቦታ ላይ እንዳትቀጥል ፈኢነ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እስከ ባለፈው ድረስ የራሱ መውቁፍ ነበር አይደል ምክር ነው የሙዓውያ ለሳኢብ ብን የዚድ ምክር እየሰጠው ነበር ይህንን ምክሩን በመጥፎ አልሐዲስ አገናኘው ምክንያቱም ማለት ከኢነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ አመረና ቢዛሊክ በዚህ አዘውናል። በምን ሶላት ጁሙአን ከሰገድን በኋላ በዛው አስከትለን ረካዓቴን እንዳንሰግድ ሁለትም ይሁን መካከል ላይ ክፍተት መፈጠር አለበት። በወሬም ይሁን በመንቀሳቀስ ቦታ በመቀየር ክፍተት መፈጠር አለበት። አላኑ ሲለ እንዳንቀጥል ታዘናል። ሶላትን ቢሶላቲን ይሄ ደግሞ ኢጥላቅ አደረገልን። ሶላትና ሶላትን እንዳናቀጣጠለው እንዳናያይዘው ሐታ ነተከለም በንግግር መካከል ላይ ክፍተት ሳንፈጥር አው ነኽሩጀ ወይ ወጥተን ሌላ ቦታ ሳንቀይር እንዳንቀጥል ነብዩ አዘውናል እያለ ነው። ረዋሁ ሙስሊም ሐዲሱ ሰሒህ ነው። ሙስሊም የዘገቡት ስለሆነ ማለት ስለዚህ ከፈርድ በኋላ ሱና ስንሰግድ ቦታን መቀያየር አለብን ማለት ነው። እንደውም ነብዩ አለይሂ ሰላቱ ወሰለም የተናገሩት ሌላ ሐዲስ አለ። ቢያንስ ቦታ አጣችሁ ወይ ወደፊት ወይ ወደ ኋላ ወይ ወደ ቀኝ ወይ ወደ ግራ ቦታ ቀያይሩ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሄም ነፍስ አለ ሐዲስ ነው። ተግባባን። ዙሁር ሰግደ ቦታ ካለ ቦታ ቀየር ማድረግ ቦታ ካልቀየርክ ደግሞ በመካከል በዚክር በምናምን ነገር ሁለቱን ለያቸውና ከዛም በኋላ ረካዓቴን ትሰግዳለህ። አለበለዚያ ግን አሰላምተ ተነስተ ሌላ ረካዓቴን የምትጨምርበት ከሆነ ራሱ አንድ እንትን አራት ረካዓ ነው የሚመስለው። ጁማው እናንተም አራት ረካዓ ወይ ተራዊህ ታስመስለዋለህ። ዙሁር ከሆነ ለጁሙዓ ብቻ አይለይም። ለጁሙዓ ብቻ አይለይም። ለማንኛውም ابن القيم وابن تيمية يقولون هذا እ ምን ቦታው እ እንዴት የለ አ ለምን ይቀየራል? ቦታ መቀየሩ ሶላቱ እንዳይ እንትን እንዳይመው ሶላት እንዳይደመር ይሄ ፉቃዎች አላህ አለም ለምን እንደሆነ ግን ስናየው ወይ ወሬ መካከል ላይ ካልገባ ዲኛው ረካዓና የመጀመሪያው ፈርዱና ሱናው መካከል ሁለቱ ተያይዞ የተሰገዱ ይመስላልና ነው። ወይ በንግግር ክፍተታቸውን አሳይ ወይ ደግሞ ቦታ ቀይር። ቦታ ስትቀይር ሌላ ሶላት ነው የምትሰግደው ማለት ነው። በዛ ላይ የሚደመር አይደለም። ራሱን የቻለ መሆኑን ለማሳየት ማለት ነው። እንደልፍታ አይ ችግር የለም ፈርድ ሊቀጥል ፈርድ ልትቀጥል ቶፕ ላይ ነው ያለው አትቀይርም በቃ ችግር የለም ከስረተ ስጁድ ያስይዛል ስጁዱ ስጁድ የሚያደርግበት ቦታ እንዲበዛለት ያስይዛል ይህንንም ብለዋል ዑለማዎች ሩኩ ያደረገበትና ስጁድ ያደረገበት ቦታ በበዛ ቁጥር ምስክርነት ይበዛለታል ራእይ ነው አለው አላህ አለም ነው የሚሉት መጨረሻ ላይ ዒለቱን አላህ አለ። ወላኪን የራሳቸውን ሙከራ የተለያየ እንትን ይናገራል። ሱናና ሱና ላይ ያው ሶላትን ቢሶላትን የምትለዋን ኢጥላቅ ነው ያሉ ሶላትና ሶላትን ለያያቸው ይላሉ። በዚህ ነው ኢጥላቅ የምታደርገው እንጂ አለበለዚያ ፈርድና ሱና መካከል ላይ ነው ልዩነት መምጣት ያለበት ነው የሚሉት ፈርድና ሱና ላይ ልዩነት መምጣት ያለበት እና ዊትር ምናምን ሲሰገድ ራሱ ቦታ መቃየር ምናምን ነገር አለ። ይችን የጥላቋን ይዘው ነብዩ عليه الصلاة والسلام وصال ን ከልክለዋል። በጾምም ጊዜ መቀጠልን ከልክለዋል አይደል? حتى ራሱ ከፈርድ በፊት ረመዳን ሊገባ ቀደም ብላችሁ ሁለቱን ቀን ወይ የመጀመሪያውን ቀን እንዳትጾሙ አያመሸክም ተብሏል አይደል? ለምን وصال እንዳይፈጠር ይህንን ሱና ጾምም በፈርድ ጾም እንዳይቀጠል በኋላ ላይ የሆነ ነገር لا من الله مصيلة ان عندنا جايت صلاة بصلاة سجدة بسجدة حتى نتكلم ما كفل لي من نجاجر اللبن أو نخرج ويسكن من أدرس لي لابوها كجرا من شيء بلوا على المسجد أو من موضع الصلاة والحديث دليل على مسؤوليه الفصل بين الصلاتين وليس هذا الحكم خاصا بالجمعة جمعة لا بس يتلقي لأن الحديث المرفوع عام حديثه كله من أقاتتنا والحكمة في ذلك أن لا يشتبه الفريضة بالنافلة التي تم التنامي ሱናና ፈርድ እንዳይመሳሰል ነው አለ። በቃ የለቱ ይህንን ያመጡ የራሳቸው ነው። ወልሕክመቱ ጥበቡ መለየት የተፈለገው በቀብልያውና በፈርዶ መካከል ወይ በጁሙአውና በበዕድያው መካከል ክፍተት እንዲፈጠር ቦታ እንዲቀየር የተፈለገው ምንድን ፈርዱና ሱናው እንዳይመሳሰል ነው እያሉ ፈርድና ሱናው እንዳይመሳሰል ነው። አው ሊከስረቱ የሱጁድ መካነ ሱጁድ ሲበዛለት አላህ ዘንድ ይመሰክርለታል። ይህንንም ተናግረውታል ለልፉቃ ዋን አቢ ሁረይራ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ መን ገተሰለ የታጠበ ثم اتى الجمعه ከዛ ጁሙዓ ከመጣ ፈሰላ ከሰገደ ማ ቁድረ ለሁ አላህ የወሰነለትን አላህ የሻለትን ከሰገደ ثم አንሰተ ከዛ ጸጥ ካለ ሐታ የፍሩገል ኢማሙ ኢማሙ እስከሚያጠናቅቅ ድረስ ምን ኹጥበቴ ኹጥባውን እስከሚቋጭ ድረስ ጸጥ ብሎ ካዳመጠና ከሰማ ثم يصلي معه ከዛ ኢማሙ ጋር ከሰገደ غفر له ምህረት ይደረግለታል ማ በይነሁ በዚህ አሁን በሚሰግደው ጁሙዓና ወበይነ الجمعة الأخرى በቀጣዩዋ ጁሙዓ መካከል ያለውን ጊዜ ምህረት ይደረግለታል እያሉ ነው። በይነ الجمعة الأخرى ባለፈችውም ነው ወ እና ወፈድል ሰላሰተ አያም ሌላ ተጨማሪ ሶስት ቀን በዛኛው በይነል ጁሙዓተይን ነው አይደል? ባለፈው ጁሙዓና በዚህ ጁሙዓ መካከል የሰራው ማለት ነው። ባለፈው ጁሙዓና በዚህኛው ጁሙዓ መካከል እና ወፈድል ሰላሰተ አያም ተጨማሪ ደግሞ ሶስት ቀን ይደመርለታል። ስንት ቀን ማለት ነው? አስራ አንድ ቀን ማለት ነው። አስር ቀን አይቆጠርም ነው ጁሙዓ ሶስት ቀን ትርፍ ተጨምሮለት ማለት ነው። ምህረትን ያገኛል። መን እግተሰለ የታጠበ ثم أتى الجمعة ከመጣ فصلى ما قدر له አላህ የወሰነለትን ያክል ከሰገደ ثم أنصت ጸጥ ብሎ ካዳመጠ حتى يفرغ الإمام ኢማሙ እስከሚያጠናቅቅ ድረስ ምን ኹጥበቲ ኹጥባውን እስከሚያጠናቅቅ ድረስ ጸጥ ብሎ ካዳመጠ ኢንሳት ማለት إذا قرئ القرآن فاستمعوا له وأنصتوا إذا قرئ القرآن ثم يصلي معه ከዛ ከሱ ጋር ከሰገደ غفر له ምህረት ይደረግለታል ما بينه በዚህ جمعهنا وبين الجمعه الاخرى በሌላኛዋ ጁሙአ መካከል ያለውን ማለት ነው وفضل ثلاثه ايام ትርፍ ደግሞ ሶስት ቀን ይጨመርለታል ምህረት የሚደረግለት ቀን ማለት ነው ጨመረ በአንድ ሳምንት ብቻ ሳይሆን ሌላ ሶስት ቀንም ይጨመራል ረመብ ከረመባን እስከ ረመባን የሚል አለ አይደል ከረመባን እስከ ረመባን ከሶላት እስከ ሶላት ከጁሙአ እስከ ጁሙአ መካከላቸው ያለን ጊዜ ምህረት ያስደርጋሉ ብለዋል ነብዩ አለይሂ ሰላቱ ወሰለም። ባይሆን ራሱ የአሹራን ቀን መጾም የአረፋን ቀን መጾም የመሳሰሉት አሉ አይደል? እነዚህ ሁሉ ምህረት ያስደርጋሉ የሚል አለ። ይሄ ምህረት የሚያስደርገው እኔ ሱኒ በትል ከባኢሩ ትልልቅ ወንጀሎችን ከተራቀ ነው። ትልልቅ ወንጀል በእነዚህ አይማርም። እንደ ጀማሂል ዑለማ ማለት ነው። ጅምሁር ዑለማ ምህረት አያገኝም። በዚህ ከባኢረ ዙኑብ ከባኢረ ዙኑብ ተውበት ብቻ ነው የሚያሽራቸው። የሚያስመራቸው ተውበት ብቻ ነው። ስለዚህ ገስል ዋጅብ ነው ወይስ ዋጅብ አይደለም በሚለው ከኋላ አይተናል አይደል? ባለፈው ገላ መታጠብ ዋጅብ ነው እንዴ? የውመል ጁሙዓ እ ጁሙዓ ቀን መታጠብ ዋጅብ ነው የሚለው ሐዲስ ምን ነበር? አልጉስሉ የውመል ጁሙዓቲ ዋጅቡን አላ ኩሊ ሙሕተሊል የሚላል አይደል? ሙስሊም ላይ የተዘገበ ሐዲስ ማንኛውም ለ احتلام የደረሰ ሰው አቅመ አዳም የደረሰ ሰው ጁሙአ የወጀበበት ሰው ሴት ሳትሆን ገላውን መታጠብ ዋጅብ ነው ይላል። ሌላ ሐዲስ ደግሞ ምን ነበር ያለ? ይሄ ነሱ ራሱ ስንመለከተው ዋጅብ ነው ነው የሚለው واجب ብለው ነው ነብዩ የተናገሩት። واو ألف جيم باء ዋጅብ የሚለውን ተናግረው እሺ አይ ሌላ ሐዲስ ነበረ ሐዲስ ክጥበትን አይወጅብም ያስይዛል የምንል መን ይغتسل فالغسل افضل ውዱ ያደረገ ፈኒዕመት አምሯል፣ ጥሩ መልካም ስራ ሰርቷል። ወመን እግተሰለ ገላውን የታጠበ ደግሞ የውመል ጁሙዓ ወልጉስሉ አፍዶል ትጥበት በጣም በላጭ ነው፣ ጥሩ ነው ማለት አፍዶል ካሉ አለመታጠብም ችግር የለም ብለዋል። ስለዚህ ጅምሁር አልዑለማ ምንድን ነበር ያሉት? ጅምሁር አልዑለማ ገላ ትጥበት አይወጅብም፣ ዋጅብ አይደለም፣ ዋጅብ አይደለም፣ ዋጅብ አይደለም። ይህንኛውን ሐዲስ ይዘው ማለት ነው። ያንኛው ዋጅብ የሚለው ምን ማለት ነው? ለማጠናከር የመጣ ነው። ዋጅብ ነው ማለት ሆ ሙአከዱን በጣም ጠንካራ ሐዲስ ነው እና ማድረጉ በጣም ጠንካራ ነው። መታጠቡ በጣም ሙአከድ ነው ለማለት ነው እንጂ ዋጅብ ነው ማለት ነው። ያቺ እነ ኢብኑ ተይሚያ ደግሞ ጀሚዕ ያደረጉበት ነገር አለ። ምን ነበር ያሉ? ላብ ካላበውና ሰውነቱ ጠረን የሚፈጥር ከሆነ የሙል ጁምዓ መታጠብ ይወጅብበታል ይወጅብበታል ዋጅብ ነው ደስ ለማንኛውም እንደምን አድርጋችሁ ያዙትን አሉት የጁምዓን ትጥበት እንደ ዋጅብ አድርጋችሁ ተጠቀሙ። ይሄ حكم ነው። የተነገራችሁ ዋጅብ አይደለም እንደ أكثر العلماء አብዛኛው جمهور العلماء ገላተት በታይወጅ የሚል ጁሙዓ ነው የተወሰኑ ደግሞ ይወጅባል ነው ያሉት። ሁለት መካከል ሁለቱም ደሊል አላቸው። ግን ጀምዕ ሲያደርጉ ምንድን አሉት? ጠረን ያለው ሰው ይወጅብበታል፣ ጠረን የሌለው ግን አይወጅብበትም። ማቁደረ ለሁ ሶላትን ሙጥለቅ ሙጥለቅ ሶላት ይሰግዳል እንደገባ ተህየተል መስጂድ ረካዓትን ይሰግዳል። አዎ ይሰግዳል እኮ ችግር የለም። ገብቶ እኮ ይሰግዳል። ክልክል እኮ አይደለም። ሰሃቦችም ራሱ ተሰጥተዋል። ረካዓትን እኮ ይሰግዳል። ዝም ብለህ ገብተህ ተህየተል መስጂድ ይሰግዳል። ተነስተህ ሁለት ረካዓም ትሰግዳለህ ከፈለግ አራት ረካዓም መስገድ ትችላለህ ጊዜ ካለ ሙጥለቅ ሶላት ማለት ነው። ግን አንድ ነገር ምን አለ መሰላችሁ ትንሽ ጆሃላዎች ወይንም ደግሞ እውቀቱ የሌላቸው ሰዎች ይሸወዳሉ። ለጁሙዓ ቀብልያ ያለው ይመስላቸዋል። አዛን ሲባል ሁለቱ አዛን መካከል ቀብልያ ይሰግዳሉ። ቀብልያ ደግሞ በታሪክ ደሊል የለም በምንም አይነት መልኩ ተዳኸለ ቢሂ ኢብኑ ተይሚያ ወኢብኑ ልቀይም ቀብልያ የላትም ነው ያለው። ሙሐዲሶችም ይሄንን ነው ምን የላትም ለጁሙዓ ቀብልያ የላትም። ለምን ነብዩ አለይሂ ሰላቱ ቀብልያ ማለት በምንና በምን መካከል ነው? በአዛንና በኢቃም መካከል ነው አይደል ያለው? በነብዩ ዘመን ስንት ነበር አዛን? አንድ አዛን ብቻ ነው። አዛን የሚባለው ነብዩ ሚንበር ላይ ከወጡ በኋላ ነው። አዛን ተደርጎ ደግሞ ረካዓትን የሚሰግድ የለም። ኹጥቡ ቀጥታ ወደ ኹጥባቸው ነው የሚገቡት። አሁን የሚሰገደው ቀብልያ በምንና በምን መካከል ነው? በመጀመሪያው አዛን ነው። በሁለተኛው አዛን መካከል ረካዓትን ይሰገዳል። መጀመሪያ በነብዩ ዘመን አልነበረም። ይሄ የአዛኑን ሁክም አይደለም። ቀብልያ አላቀለ ማለት ነው። ደሊል የለም። ግን ረካዓትን ሰው ሊሰግድ ይፈቀድለታል ነው አንድ መጥለቃል ይሰገዳል። ግን ቀብልያ የሚባል የለም። የዒድ ኹጥባ ከሶላት በኋላ የጁሙዓ በፊት ነው ሙጥለቀል አልሐዲስ ነው እየተጠቀሙ እንትን በይነ አልአዛኒ ወልኢቃማ ረካዓቴን የሚል ጁሙዓ ቀብል እያለ እንትን ነው ደግሞ ምን እንዳለ ታውቃለህ? ጁሙዓው ላይና ዒሻ ላይ ለዒሻ ደሊል ሊሆን ይችላል። ለጁሙዓው ግን ደሊል አይሆንም። አዛን ሲሉ ነብዩ አለይሂ ሰላቱ ወሰላም አዛን ሲባል የጁሙዓ ቀን አዛን ሲባል ሚንበር ላይ ወጥተው ነው አዛን የሚባለው። በዛን ሰዓት ነብዩ ሰግደው ታያቁም ማለት ነው። በታሪክ የለም የለም። ሷሃባም ሰግደው የለም። አዎ ማለት የዒድ ጊዜ ጁሙአ የግድ ለሶላቱ ስንል ኹጥባውን እንሰማዋለን አይደል? ብዙ ጊዜ የዒድ ጊዜ ግን ረካዓትን ሰግደው ዝም ብሎ ይሄዳሉ። ያ እኮ ሶላት አልተሰገደም በቃ ኹጥባውን ቁጭ ብለህ ካልሰማ እስከ መጨረሻ ድረስ ረካዓትን ሰገድክ አይባልም። መጀመሪያ እንትኑ ዒዱ ሁለቱም ባንድ ላይ ነው የተያያዘ ነገር ነው። አዝሩ አይደላል በጣም ማዳመጥ አለብን። ማዕናው ቢገባንም ባይገባንም ቁጭ ብለን ኹጥባውን መጨረስ አለብን። ህዝብ እንዳለ በቃ ረካዓተን ሰግዶ ወደ ቤት አዛን የማይሰማ እ ጁሙአ ይት እንትን እንትን ካለ ጁሙአ የማይሰገድ ቢሆን እዛው አሉበት ቦታ ጀማ ምን ጀማ የለም ሰውየው ምን ቦታ ማለት እንደዚህ አስቸጋሪ የሚሆንበት ከሆነ እንዴት ይውጅብበታል? ከዚህ እዛ ድረስ ማለት እዚህ ሶስት ሰው ካለ ጁሙአ ሰው ይቋቋማል። ሶስት ሰው ካለ ሁለት መእሙሞች አንድ ኢማም ካለ ይበቃል። በቃ ጁሙዓ ይሰገዳል። ጁሙዓ ስለማይሰገድ ከተባለ ይወነጅላሉ። እንደዛ ከሆነ ጁሙዓ ማሳለፍ የለባቸውም። ገላ ትጥበት ይቻላል። ችግር የለም። ገላ ስታጠብ አንድ ላይ ይገባል። በሌላ ሐዲስ መን ገሰለ ወግተሰል የሚል አለ። መን ገሰለ ሚስቱን እንድትታጠብ ያደረገና ራሱ የታጠበ ግንኙነት ያደረገ ለይለተል ኸሚስ ማለት ነው እ ምን ዒድ ሶላትን ግዴታ አይደለም ወንጀል አይደለም ሱና ነው ሱነተ ሙአከዳ ሚሻአይር ኢስላም ነው አብረ መሄድ አለበት ከጀማዓ ጋር እንጂ ዋጅብ አይደለም አይቀርም። የተወሰነ ሰው ተሰግዶ ዋጅብ ነው መቅረት የለብህም ምናምን እዚህ ውስጥ የነብዩ ተተውታ ያቁም ትሄዳለህ፣ ይገባል እንደ ዋጅብ አይደለም። እ እንዴት ባለማስገድና እ እህ ኢማሙ የሆነ ቢደይ ነገር ቢሆን ነው እኔ ሱና ጥሩ ቦታ የሚሰገድበት አለ አይደል? ትሄዳለህ፣ እዛ ሄደህ ትሰግዳለህ። ምን ችግር አለ እ እኮ ዒድ ነው። አዎ ሰው ቴብዝ ተጨቃጭቆ ስንት ደረጃ ተደረሰብን። ይሄ አዲስ አበባ ላይ ያለች ናት። አቃጣጥ በቃ ድሮ አወል አይሰገድ ነበር አይደል? አሁን ደግሞ አየር ጤና የት ነው የሚሰገድ? እዛ ሄደህ ስገድ። የግድ ስታዲየም መሄድ አለብን። ቢድይ ከሆነ ሶላትን እንትን ማባከኑ ጥሩ አይደለም። ማለት ሰውየው ተፈርዶበት ከሆነ እስከ ዛሬ ፈርድ የማትሰግድበት ከሆነ ይሄ አንተ ነው፣ ይሄ አንተ ሀሳብ ነው። ማለት ሰውየው ከኋላ ብትሰግድ ችግር የለም ከተባለ እንፈርድበታለን አንዳንድ ጊዜ ሶላት ነው ብዙውን ጊዜ እንደዛ አይደለም። እስከ ዛሬ የማንሰግድበት ከሆነ አይሆንም ብለን ሶላቱ ብልሹ ነው ብለን ፈትዋ ተሰጥቶን ገብቶን ተከትለን ከሆነ ከጊዜ ጋር እያፈረስን መሄድ የለብንም። ለምን የዛኛውን ሳትሰግድበት ቀረ? ዛሬ ላይ ለምን ሰገድክበት? የጥያቄ አትነሳብናል። አላህ ዘንድ እንጠይቃለን። ወላሂ ሌላ ሶላት አንሰግድበትም። ግን ይጠብቀ የምትሰግድበት ከሆነ ይሄ ሸይ አንተ ራሱ ሰውየውን ሆነ ነገር ምንድን ነው? ምን ማለት ነው ይሄ? ይሄ ራሱ ተላዑብ እኮ ነው፣ መጫወት ነው። ወላሂ በሶላት መቀለድ ነው። አንድ ሌላውንም መስገድ ተከትለው ጧሃ ያሰግዳል። ዙር አብረህ የምትሰግደው ከሆነ ጁሙአም አብረህ ስገድ፣ ዒድም አብረህ ስገድ የምትሰግድ ከሆነ በቃ በአቂዳ ላይ ተቃውሞ የለህም ማለት ነው። በአቂዳ ላይ ተቃውሞ ከሌለህ ደግሞ የሚገርም ችግር አለብህ። በቃ እንጡ ሀገር አንድ ነን ካልከኝ እኔ እንጃ አላህ አለ። እኔ መቼም እንደ ወላሂ አንድ እንሆናለን። አላህ ተውበት ይስጠውና አንድ አላህ አድርገን። ወላሂ አላህ ተውበት ይስጠው። አህባሽ ከሆነ አንድ ሰው ዝንተ ዓለም አህባሽነት አመለካከት ካለ ወላሂ እንደምን ወላሂ እንደምን ሰውየው ሰላቱን ጃይዝ ነው ራሱ እንትና የእንትናው ሰውዬ ራሱ እንዳትሰግዱበት ብለዋል። የበኒው ሁለተኛው ሰከንዲማ ሁለተኛ ኢማም ላይ እንዳሰግዱ ተብሏል። ስለ ራሱ ያሰግዱ አራት አምስት ሰዎች አሉ የሚያሰግዱባቸው ተባለ። አቂዳቸው በጣም የተበላሸ ነው። አቂዳ ላይ እንደዚህ አንተ ዙሁርና መግሪብን የማሰግድበት ከሆነ ጁሙአ ሄዳ አትስገድበት። ያ አላህ ለምን እንቀልዳለን? በአላህ በኢባዳ وعنه رضي الله تعالى عنه أن رسول الله صلى الله عليه وسلم وعنه وعن أبي هريرة ረዲየላሁ ተዓላ አንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ዘከረ የውመል ጁሙዓ የጁሙዓ ቀን ተናገሩ። ፈቃል አሉ ነብዩ አለይሂ ሰላቱ ወሰለም ፊህ እዚች ጁሙዓ ቀን ውስጥ አሉ ሰዓ የሆነች ሰዓት ጊዜ ያለች አሉ ነብዩ አለይሂ ሰላቱ ወሰለም ላ አያገኛትም አብዱ ሙስሊም አንድ ሙስሊም የሆነ የአላህ ባሪያ ይችን ጊዜ አያገኛትም። ወሆ እሱ ቃኢሙ ቆሞ ይሰሊ እየሰገደ የሰአሉላህ አዘ ሸይጣን ። አላህን ሁሉ ነገር እየጠየቀው ዝም አያገኛትም። ኢላ አዕጣሁ እያ ያን የጠየቀውን አላህ ቢሰጠው እንጂ ወአሻረ ቢየዲህ ነብዩ አመላክተዋል። ይቀበሉሃ ቀለል አድርገው ሲያሳያል ትንሽ ማለት ነው። የሆነ ትንሽ ነገር ስናሳይ እንደዚህ ነው። ወይም ደግሞ ብለዋል ታልፋለች ማለት ነው። ይሄም ኢሻራ ነው። ዑለማዎች የተለያየ ነገር ለኢሻራዎች ሰጡ። አለፈ ማለት ነው አይደል? ይችን ያክል ወይንም ደግሞ ትንሽ ንጭጭዬ ምናምን የሚለው አማች ስታይ ማለት ነው። እና ረሱላህ ሰለላሁ ዐለይሂ ወሰለም ዘከረ የውመል ጁሙዓ የጁሙዓ ቀን እንደሃሉ ዘከረ የውመል ጁሙዓ ፈቃል ፊህ ጁሙዓ ውስጥ ሰዓ የሆነች ጊዜ አለች አሉ የሆነ ሰዓት አለች ላዩዋፊቁሃ አያገኛትም አብዱ ሙስሊም አንድ ሙስሊም የአላህ ባሪያችን ጊዜ አያገኛትም ወሆ እሱ ቃኢሙን ቆሞ ይሰል እየሰገደ የግድ እየሰገደ ነው ቁርአን እየቀራ ሊያገኛት ይችላል ዚክር እየዘከረ ሊያገኛት ይችላል ቅራአት እየጠራ ሊያገኛት ይችላል። እየሞጠለ ሊያገኛት ይችላል። ኢንሻአላህ ወቃኢሙን ይሰል እየሰገደ ቆሞ ያችን ጊዜ ካገኛት የጣሉላ አላህን እየለመነ ሸይአን የሆነ ነገር እየለመነ ያችን ጊዜ አያገኛትም። አብድ ሙስሊም አያገኛትም። ኢላ አዕጣሁ አላህ ቢሰጠው እንጂ እያሁ ያን የጠየቀውን ነገር ቢሰጠው እንጂ ባዶ እጁን አይመለስም ማለት ነው። የምትገርም ሰዓት ናት። አላህ ደብቋታል። ግማሽ ሰዎች ከእንትን እስከ ከአስር በኋላ ናት ይላሉ። የተወሰነ ሐዲስ ሲሆኑ ዝምጡና እስኪ እኔ ወአሻረ ቢየዲህ ነብዩ አለይሂ ሰላቱ ወሰላም አመላክተዋል። ይቀልሏ ቀለል ያደርጓል። ትንሽ አጭር ጊዜ ናለ ማለት ነው። ወይም ደግሞ ብለው አሳይተዋል። በአጭር ጊዜ ታልፋለች ማለት ነው። ሐዲሱ ሙተፈቅ አለይህ ነው። ወፊ ሪዋየት ለሙስሊም ይሄ ሰዓቱን ኸፊፋ በአረፍተ ነገር ነው የገለጿል። ሰዓቱን ኸፊፋ ቀለል ያለች አጭር ሰዓት ናት ብለዋል። ያቺ ሰዓት እዛች ሰዓት ላይ አላህን ምርጥ ብሎ የለመነ ሰው ያገኛል። የጠየቀውን ነገር ያገኛል። يجرم فضل ያለባት ጊዜ ናት ማለት ነው። يوم الجمعة وأنا أبي بريدة كأبا بريدة التازحاري أبا بريدة رضي الله تعالى عنه عامر بن أبي موسى الأشعري من مشاهير التابعين سمع أباه وعلي وابن عمر من الذي هذا السؤال الثاني كان من أكبر أحبار اليهود عن أبي بريدة رضي الله تعالى عنه عن أبيه ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም አባ ቡረይዳ ረዲየላሁ ተዓላ አንሁ አን አቢ ከአባቱ ይዞ ነው ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህን መላእክተኛ ሰማሁ አለኝ አባቴ እያለ ነው። ከአባቱ ይዞ ነው የዘገበው። ከአባቱ ይዞ ነው የዘገበው። አባ ቡረይዳ عن أبيه ከአባቱ ይዞ قال አባቴ እንዲህ አለኝ አለ። سمعت رسول الله صلى الله عليه وسلم የአላህን መላእክተኛ ሰምቻቸዋለሁ يقول እንዲህ ሲሉ ሰምቻቸዋለሁ አሉ። هي ይቺ ሰዓት አሉ ይቺ የጁሙአ ሰዓት ያቺ ዱዓ مقبول የሚሆንባት ሰዓት ما بين መካከል ናት። أن يجلس الإمام ኢማም ከተቀመጠበት ጀምሮ ኢላ አንቱ ትቁደት ሶላቱ ሶላት እስከሚጠናቀቅ ድረስ ምን አየ አየ ምን ما بين أن يجلس الإمام على المنبر ኢማሙ ሚንበር ላይ ከተቀመጠበት ጀምሮ ሶላት እስከሚጠናቀቅ ኹጥባውን ጨርሶ ሶላት ሰግዶ እስከሚጠናቀቅ ድረስ እዚህ መካከል ናት time ዋ ተብሎ ያችን time በጣም ወደ ቂብላ ዞረን ኹጥባችንን ስምጥ ባለ መልኩ የምናዳምጥ ከሆነ መቅቡል ይሆንልናል። አሚን ማለት ያ አላህ ብለህ ባትነግረውም ያውቃል። አሚን ብትል ኖሮ የምታገኘውን ነገር ኹጥባውን በማዳመጥ ብቻ ይገኛል። ችግር የለም። እንደውም ያንኛው አሚን በማለት ብዙ ነገር እናጣ ይሆናል። وما بين أن يجلس الإمام ኢማም ከተቀመጠ ጀምሮ ሚንበር ላይ إلى أن تقضى الصلاة ብሏል። رواه مسلم ሙስሊም ዘግቦታል። ورجح الدارقطني أنه من قول أبي بردة የአባ ቦርዳ ንግግር ነው ብሏል። الدارقطني الدارقطني وفي حديث عبد الله بن سلام አብደላህ እብኑ ሰላም የሚባለው ደግሞ እንዲህ ብሎ ዘግቧል። አብደላህ እብኑ ሰላም ከአብደላህ እብኑ ሰላም ከሚባሉት ሰሃቢ የተዘገበ ነው። عند ابن ماجه እብነ ማጃህ ላይ ነው ያለው ይሄ وجابر ከጃቢርም የተዘገበ ሐዲስ عند أبي داود እና والنسائي ነሳይና አቡ ዳውድ ዘንድ ከጃቢር እብነ ማጀህ ዘንድ ደግሞ ከአብደላ ብን ሰላም የተዘገበ ሐዲስ እንዲህ የሚል አለ أنها ይቺ ሰዓ ያቺ ጊዜ يوم الجمعة ዱዓ መቅቡል የሚሆንባት ጊዜ ማበይነ ሶላት አልዐስሪ በአሱር ሶላትና إلى غروب الشمس ፀሐይ እስከሚጠልቅ ድረስ ነው ብለዋል። እንደውም አብደላህ ብን መስዑድ እኔ ዋስ እሆናለሁ በዚህ ላይ በጣም እተማመናለሁ ብለዋል። ከምን ጀምሮ እስከምን ድረስ ነው? ከአስር በኋላ እስከ መግሪብ ድረስ ፀሐይ እስከሚገባ ድረስ በመካከል ላይ ነፍ ብሏል። ለማንኛውም እንደ ለይለተል ቀድር እዚህ ቦታ ላይ ነፍ ብለው የምንወስነው ነገር አይደለም። بعد العصرም ዚክር ላይ ማብዛት የውመል ጁሙዓ ቁርአን መቅራት፣ ዱዓ ማድረግ ኢማሙ ሚንበር ላይ ከወጣ ጀምሮ ቀኑን ሙሉ በቃ ቀኑን ሙሉ በዒባዳ መዋል ዋናው ነገር ማለት ነው። ልክ እንትን ሌለተል ቀድር አስረል አኽር ውስጥ ነው አይደል የምንፈልጋት ዊትር ላይ ፈልጓት አሉ። እዚህም ምልክት ተሰጥቶናል። ዊትር ላይ እንደተባለው አየጅልሰል ኢማም አለል ሚንበሪ ኢላን ሱቅበት ሶላት የሚልም ጥቆማ ተሰጥቶናል። እንደ ዊትር እንደ ዊትር ማለት ነው። ከአስር በኋላም ተብሏል። እሺ ግን ጁሙዓ ውስጥ አለች ብለዋል ነብዩ አለይሂ ሰላቱ ወሰለም። ያቺ ጊዜ የት እንደሆነች ሁለት ሐዲሶች መጥተዋል። ሁለቱም ሐዲሶች መጠቀም ከአስር በኋላ ብቻ አንልም። ወይንም ደግሞ ኢማሙ ሚንበር ላይ ከወጣ ጀምሮ እስከሚጠናቀቅም ድረስ ብቻ ነው አይባልም። ቀኑ ሙሉ መፈለግ ነው እንደ ለይለቱል ተልቀድ ነው። አብደላህ ኢብኑ ሰላም ካነ ሚን አክባሪ አህባሪ ልይሁድ ከአይሁድ ምሁራኖች ውስጥ አንዱና ታላቁ ነበር። አብደላህ ኢብኑ ሰላም ይባላል። ራባቶች ይሏቸዋል። በአሁኑ ሰዓት የአይሁድ ምሁራኖች ራባት እንደ ሊቀ ጳጳስ ማለት ነው። እንደ ፓትርያርክ ምናምን እንደሚባሉት ራባቶች ይሏቸዋል። أحبار اليهود من بني قينقاع ከበኑ ቀይኑቃዎች ጎሳ ነው። من سلالة يوسف عليه السلام የዩሱፍ ዘሮች ናቸው። የዩሱፍ ዘር ሐረጎች ናቸው። በኑ ቀይኑቃ የሚባሉ በኑ ቀይኑቃ ቀጥቃጮች በመባል ይታወቃሉ። ወርቅ አንጣሪዎች ናቸው ብዛት በኑ ቀይኑቃዎች። አሁን እኛ ሀገር ሸክላ የምንሰራ ብር ምናምን ብረት ድስት የምንሰራ ምናምን የሆነ ነገር አለ አይደል? من سلالة يوسف ናቸው እየተባሉ من سلالة يوسف ናቸው። ወካነ ዩከና አባ ዩሱፍ ይባላል አብደላህ ብን ሰላም አስለመ አወለ መቅደም ነብይ ሰለላሁ ዐለይሂ ወሰለም አልመዲና ነብዩ መዲና እንደገቡ በመጀመሪያ ጊዜ ተቀበለ وكان ممن شهد ممن له بالجنة ጀነት ተመስክሮለታል ሰሐቢ ጀነት ከተመሰከረላቸው ውስጥ አንዱ ነው አይሁዶችን የሰራቸው ስራ ስራ እንዳይመስላቸው ምን አላቸው መሰላቸው ነብዩን አለይሂ ሰላቱ ወሰላም አብደላህ ብን ሰላም ማለት ሊቃቸው በጣም ታዋቂ ምሁራቸው አይሁዶችን እኔ ወደ ጓዳ ገባለሁ ሲገቡ አይሁዶችን ስለኔ ጠይቋቸዋል ስለኔ ጠይቋቸው። ጓዳ ገባ። ነብዩ አለይሂ ሰላቱ ወሰላም ስለ አብደላህ ብን ሰላም ምን ትላላችሁ አሏቸው አይሁዶችን እዛው ቤት ውስጥ ማለት ነው። እሱማ እነሁ ሰይዱና ወብኑ ሰይዲና እነሁ አዕለሙና ወብኑ አዕለሚና አሉ። አለቃችን ያለቃችን ልጅ አዋቂያችን ምሁር ሊቃችን የሊቃችን ልጅ ነው። ይህንን ሰማና ወጣና እኔ እኮ በመሐመድ ዲን ገብቻለሁ፣ እስላምን ተቀብያለሁ አላቸው። አላወቁም ነበር አሁን ላይ ይሄ አህበሱ ነው። በቃ ይሄ እኮ ቆሻሻ ነው፣ እንደዚህ ነው፣ እንደዚህ ነው። ሌላ ነገር ሲያመጡ አያችሁ አይደል? አይሁዶች ማለት እኛ የኖርንባቸው እነዚህ ናቸው። ያ ለላህ አለ ምን ያክል እንደሚለው አጋለጣቸው። እስላምን ተቀበለ ገባ፣ አቃጠላቸው በጣም وقد اختلف فيها እዚህ ውስጥ በጣም ኺላፍ አለ على أكثر من أربعين قولا ከአርባ በላይ ንግግር አምለይቱ ሀፍ ሸሪህ ቡኻሪ ቡኻሪ ሸርሕ ላይ ገልጬላችኋለሁ እያሉ ነው ባለ ብሉገል መራም እብነ ሐጀር አልአስቀላን ማለት ነው وقد اختلف فيها በዚች በየውሙል ጁሙዓ ያቺ መቅቡል የሚሆንባት ጊዜ اختلف فيها ዑለማዎች በጣም ተለያይተዋል على أكثر በበዛ من أربعين قولا አርባ አይነት ንግግር ነው ያለው በዚህ ዙሪያ ነው አራት ሰዓት ላይ ትገባለች አይደለም አምስት ሰዓት አካባቢ አይ ጀማአው በዛ ብሎ ሲገባ አይደለም ጁሙአ ልክ ሁጥባ ተፈጠሩ ሶላት መካከል ናት። አይደለም ጁሙአው ካለቀ በኋላ ከአሱር በኋላ ወይ 11 ሰዓት አርባ አይነት قول ነው የመጣው። ቀውለን አርባዒነ ቀውል አለ أمليتها ጽፌያታለሁ ማለት ነው። አምለይቱሃ ዘርዝሬያታለሁ ፊ ሸርሒል ቡኻሪ ፈትሑል ባሪ ፊ ሸርሒል ቡኻሪ የሚባለው ኪታባቸው ነው፣ ትልቁ ኪታባቸው ማለት ነው። እዛ ላይ ጽፌላችኋለሁ አንብቡ እያሉ ነው። አይ ከተብቱ ትልከል አጥዋድ ነው ሚነል ኢላ ወሆ አንትልቅ ልዕዛረተ ወክትባሃ ገይሩ አንተ እየተናገርክ እያነበብክ ሌላ ሰው ሲጽፍልህ ኢምላ ይባላል። ኢምላ ከተብቱሃ أمليتها ማለት ምን ማለት ነው? إملاء ማለት لغة ስትጠቀም أملى محمد ማለት መሐመድ ሌላ ሰው እያነበበለት ጻፈ። teacher እያነበበልን እኛ እንጽፋለን አይደል? ይሄ إملاء ነው የሚባለው። teacher እየተናገረ blackboard ላይ የማይጽፍ ከሆነ ዝም ብሎ እንትን መጽሐፍ እያነበበ ወይንም ሃንዳውት እያነበበ እኛም ከሱ እንትን ላይ የምንጽፍ ከሆነ ኢምላ ይባላል ይሄ በአረብያ ለማንኛውም ወአርጀሁ ላጥዋል ፊት ልከሳ አርጀህ የሆነውን እስኪ እንመልከት ከአርባዎቹ ውስጥ በጣም አመዛኝና ትክክለኛ የሆነውን ማለት ነው ወደ ሰዋብ ወደ እውነተኛው ቀረብ ያለውን ወደ ደሊል ቀረብ ያለውን ፊት ልከሳ هو ما ورد في هذا الحديث በዚህ በሐዲስ ውስጥ የመጣልን ነው ምን አናሃ ኢማ ማ በይነ الخطبه والصلاه በኹጥባና በሶላት መካከል አንድ ወኢማ ፊ አኺሪ ሰዓት ሚን ነሃር ወይ በቀኑ መጨረሻ ላይ ከአሱር በኋላ ሁለት እነዚህ ደሊል የሆነ ጠንካራ ስላላቸው ሁለቱን መጥቶ አመጣልን ሸኹ ሁለት ቀውል ነው ያመጣው ከአርባ ንግግር ውስጥ ሁለቱን መጥቶ አምጥቷል ጠንካራ ስለሆነ ሁለቱን ምን ምን የሚለው ነው ያመጣው እ ከአሱር በኋላና ኢማሙ ለኹጥባ ከተዘጋጀ ጀምሮ እስከ ሶላት ድረስ ሁለቱን ሐዲስ ደሊል ስላለ አምጥቷቸዋል ሰላሳ ስምንቱን እዛ ትፈልጋላችሁ እያሉ ሁለቱ ጠንካሮች ስለሆኑ ከአርባ ውስጥ እነዚህ ሁለቱ አመለካከቱ ጠንካራ ስለሆኑ ነው እዚህ ያመጣቸው። ثم وقع على خلاف في ترجيح احاديث هذين القولين ከሁለቱ ደግሞ የቱን እናስቀድም በሚለው ሸኹ ራሱ የሆነ እስኪ ውሳኔ ሰጥቶ ከሆነ وسلك بعضهم مسلك الجمع بأنها تنتقل في هذين الوقتين وهو أولى في طريق الجمع استشكل أن هذين الوقتين لا صلاة فيهما وأجيب بأن المنتظر للصلاة في صلاة كما ورد في الحديث ሁለቱን ለማገናኘት ሞክረዋል። እሺ ከአስር በኋላ የሚል አለ ወይንም ደግሞ ከኹጥባ እስከ ሶላት ሶላት እስከሚያልቅ ድረስ የሚል አለ። ሁለቱን ከሰላሳ ስምንት ውስጥ አመጡ ነው። ከሁለቱ ደግሞ የትኛው ነው አርጅህ ተባለ። አይ ጀምዕ እናድርጋሉ። እንዴት የአሁኑ ጁማአ ከኹጥባ እስከ እንትን ሁና ከሆነ የቀጣዩ ጁማአ ደግሞ ከአሱር በኋላ ልትሆን ትችላለች። ለዚህ በሁለቱ ወቅት ላይ ልትሄድ ትችላለች ብለዋል። በአንድ ጊዜ ከማድረግ ይልቅ ተግባባን። ጀምዕ ያደረጉበት በተለያየ ጁማአ የተለያየ ጊዜ ይኖራታል። የዛሬ ጁሙአ ካስር በኋላ ከሆነቻቸው የመቅቡል ጊዜ ለቀጣይ ጁሙአ ደግሞ ኢማሙ ለኹጥባ ከተዘጋጀ ጀምሮ እስከ ሶላት ድረስ ለዛኛው ደግሞ ጊዜዋን ትቀያየራለች። ግን ሁለቱም ሳቢት ነው አለ። ሁለቱም ደግሞ ሐዲሱ ሶሒህ ነው። በአንድ በአንድ ጁሙአ ደግሞ በአንድ ጁሙአ ሁለት ጊዜ አትገኝም ማለት በጣም አነስተኛ ናት ብለዋታል። ሰዓቱን ኸፊፋ ቀላል ሰዓት ናት ከተባለ ሁለት ጊዜ አትፈጠርም። ሁለት ጊዜ አይደለችም። በአንድ ቀን ሁለት ጊዜ ነው የሚያስመስለው ሐዲሱ ኢማሙ ኹጥባ ከተዘጋጀ ከወጣ ጀምሮ እስከ ሶላት ድረስ የሚል ሐዲስ አገኘ። ከአሱር በኋላ የሚል ሐዲስ አገኘ። ሁለቱም ሳይሄድ የትኛውን ነው? በአንድ ቀን ሁለት ጊዜ ትኖራለች? ላ አይደለም። በተለያየ ጁሙዓ የተለያየ ጊዜ ልትፈጠር ትችላለች ማለት ነው። ቁርአንን ብቀራ ያው ነው ነገር ያለው የግድ ሶላት ብቻ አይደለም ወቃኢሙ ይሰል የድዑ ረባ ጌታውን ዱዓ እያደረገ ይሆናል ጾሙ ሶላት ብቀረም ይሆናል የግድ ሶላት ለሚሰግድ ሰው ብቻ ነው አይባልም ምክንያቱም አንተ በኢማም ለኹጥባ ከወጣ ጀምሮ እስከ ሶላት ድረስ ሶላት በሶላት መቆም አለብን ማለት ነው አንተ ለሶላት እስከተዘጋጀ ድረስ ወአንተ ፊ ሶላት ሶላት ውስጥ ነው ያለው እ እሷ እኮ በጣም ቀላል እኮ ጊዜ ናት። ዱዓ አድርጊ። ያው ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩልድ ወለም የኩል ለሁ ኩፉወን አሐድ የምታስቀራ ብቻ ያክል ጊዜ ነው የሚቀመጠው። በጣም አጭር ጊዜ ነው። ዱዓ አድርግ። ምን ችግር አለው? በዛ ሰዓት ራሱ ማስተካከል ያለብን ነገር አስተካከል። በዛ ክፍተት ማለት ነው። ምክንያቱም አንተ በኹጥባ ሰዓት መናገር የተከለከለው እኮ ኹጥባ ላይ ምን እንትን እንዳይሰረቅ ነው አይደል? አሳብ እንዳይሰረቅ ነው አይደል? ስለዚህ በኹጥባዎች መካከል ያለውን ራሱ ማስተካከል ያለበት ነገር ካለ ጫማ የምታነሳ ከሆነ አንሳ፣ ቁርአን የምታሰበው የምትሰጠው ካለ ቶሎ በዛ ሰዓት ፍጥ ነው። በዛች ሰዓት ምክንያቱም ኹጥባ ያልፈን ነው። ኹጥባ የሚቋረጥበት ሰዓት ስለሆነ ችግር የለም። ወአን ጃቢር ረዲየላሁ